ክፍል 11 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ካሳሁን በዛብህ ከመቀሌ ዩኒቨርሲቲ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ ቅዳሜ ጥር 28 2008 ዓ ም ነው እንደኛ አቆጣጠር። በዛሬው ፕሮግራማችን ልዩ ፕሮግራም አለን። የጃውስ ሰቨንቲንና አጫጫን የዛሬው ልዩ አዘጋጅ ካሳሁን በዛብህ ከመቀሌ ያቀርብልናል። የተለመዱት የሳምንቱ ዜናዎችና አስተያየቶቻችሁም ተካተዋል። እንዲሁም ስለ አንዳንድ ነገሮችም አለን። ከፕሮግራማችን ጋር አብራችሁን ቆዩ። the week's news. የሳምንቱን ዜናዎች ነግራችኋለሁ። NVDA አስረኛ ዓመት የሚከበርባቸው ቀናት ተገለጹ። የ JAWS ሰቨንቲን የ2016 የጥር ወር update ተለቀቀ የሚሉ ናቸው የሳምንት ዜናዎቻችን። በዝርዝር ስንመለከት የ NVDA አስረኛ ዓመት ሊከበር እንደሆነ ከዚህ በፊት በነበረው ፕሮግራም መግለጻችን ይታወሳል። በዚህ መሰረት አዘጋጅ ኮሚቴው NVDA አስረኛ ዓመት የሚከበረው በኢትዮጵያ አቆጣጠር በሚያዝያ 15፣ 16 እና በሳምንቱ በሚያዝያ 22 እና በሚያዝያ 23 ነው። በፈረንጆቹ በሚያዝያ 22፣ 23 እንዲሁም በ29 እና በ30 እንደሚሆን ገልጸዋል። እንግዲህ አከባበሩ የሚሆነው እንዴት ነው? online በ conference በድምጽ በማለት ነው በመግባት ፕሮግራሙን በመላው ዓለም የሚገኙ የ NVDA ተጠቃሚዎች አብረው እንዲያከብሩ ለማድረግ ነው። እንግዲህ ፕሮግራሙ ላይ የሚካተተው ይካተታል ተብሎ የሚጠበቀው በመጀመሪያው ክፍል የ NVDA መስራቾች ጋር የሆኑትን ማይክል እና James Teh ከሚባሉት የኮምፒውተር ባለሙያዎች ጋር የሚደረግ ንግግር እና እነሱ ደግሞ ወደፊት ስለ NVDA ያላቸውን ራዕይ ወይም ሀሳብ የሚያብራሩበት ፕሮግራም ይሆናል። በቀጣዮቹ ፕሮግራሞች በቀጣዩ ሳምንት ፕሮግራሞች ደግሞ ስለ NVDA የተለያዩ add-on ኦችና አገልግሎቶች ከተጠቃሚዎች ጋር የሚደረግ ውይይት ይሆናል። ከተጠቃሚዎች በተጠቃሚዎች አማካኝነት ማለት ነው። እንግዲህ ወደፊት ፕሮግራሙ በቀረበ ጊዜ የሚጨምር ፕሮግራሞች ሊኖሩ እንደሚችሉ ገልጸዋል። እኛም እየተከታተል እንገልጽላችኋለን። ፕሮግራሙ እንዴት መከታተልም ማለት እንዴት መሳተፍ እንደሚቻል እና የሚያስፈልጉ ሶፍትዌሮችን ወደፊት ግልጽ ሲሆን እኛም አብረን የምንገልጽ ይሆናል። የጃ ኦፍ ሰቨንቲን የ2016 ሮል አፕዴት ተለቀቀ። በመጀመሪያው ፕሮግራማችን ጃ ኦፍ በህዳር ወር ማለት ነው መለቀቁን ገልጸን ነበር። በዚህም አመት ከሁለት ወር በኋላ የተወሰኑ ማሻሻያዎችን አድርጎ ጃፍ ሰቨንቲን በሚያመርተው በ Freedom Scientific አማካኝነት ተለቋል። በዚህ release አነስተኛ የሆኑ ማሻሻያዎች በማይክሮሶፍት ወርድ፣ በስካይፕ፣ በጉግል ክሮም፣ በፋየርፎክስ፣ በኢንተርኔት ኤክስፕሎረር ላይ ማሻሻያዎች ተደርገዋል። ጃሁ ሰቨንቲን የምትጠቀሙ ሰዎች የተደረገውን update download ለማድረግ ከ website ኣቸው ላይ ከፍሪደም ሳይንቲፊክ ዌብሳይታቸው ላይ ያም Freedom Scientific dot com በሚለው ገብታችሁ በ heading ስትፈልጉ software releases የሚል አለ ከሱ በታች ደግሞ 2016 01 27 ማለትም ጥር 27 2016 የሚል link አለ። እሱን ሲከፍቱ ሪሊዙና ምን ምን እንደተጨመሩ ይሰጧችኋል። በእርግጥ crack የምትጠቀሙ ካላችሁ crack ኣችሁን ስለሚያባላሽባችሁ አታድርጉት። ነገር ግን ምን ምን እንደተጨመረና ምን ምን ማሻሻያ እንደተደረጉ እዛ ላይ በዝርዝር ማየት ትችላላችሁ። ለዚህ ሳምንት የነበሩን ዜናዎች እነዚህ ናቸው። በዛሬው የ Android ስለ Android አንዳንድ ነገሮች ፕሮግራማችን ደግሞ በሞባይል ስልክ መሰረታዊ የሆኑትን ስልክ መደወልንና መልእክት መላክን ነው ለማሳየት የምሞክረው ባለፈው ሳምንት ልገልጽ እንደሞከርኩት ስልክ ላይ home screen የሚባል አለ home screen ኡ ደግሞ እንደ የቀፏችሁ home screen የተለያየ ክፍሎች አሉት መደበኛው Android ማለትም ከ Android Google የሚሰራ ዋናው ቀፎ አምራቾች የራሳቸው ሊጨምሩበት ይችላሉ። ለምሳሌ Samsung TouchWiz የሚባል ነው የሚጠቀመው። Huawei Emotion UI የሚባል ነው የሚጠቀመው። ነገር ግን ሁለቱንም ቀፎች ያሏችሁ ሰዎች Google Now Launcher የሚባል download በማድረግ originally Android የሰራውን ማን ነው ጉግል የሰራውን መጠቀም ትችላላችሁ። እንግዲህ originally ጉግል የሰራውን መጠቀም ለምንድን ነው? በ accessibility ማለትም ከ TalkBack ጋር ለመጠቀም በጣም የተሻለው የጉግል በመሆኑ ነው በእርግጥ ከሁዋዌ አንጻር ደግሞ የሳምሰንግ የተሻሉ ናቸው። ከሁለቱም ግን የጉግል application ኦች ከሞላ ጎደል ሁሉም አክሴስብል ናቸው፣ ጉግል የሰራቸው ከሆኑ ለእኛ ማየት ልሳንም ብቻ ሳይሆን ደግሞ ማየት ለሚችልም በጣም ጥራት ያለው ፈጣንና ምንም ከሞላ ጎደል bug ማለትም crash የማያቆሙባችሁ ቅዝቅዘው ዝም ማሉበት ጥርት ያሉ የሚሆኑት የጉግሎቹ ናቸው የሚመከሩት ለውበትም ጭምር። ለማንኛውም እንዴት ነው መደወልና message ማድረግ የሚቻለው የሚለው ለማሳየት እሞክራለሁ። አሁን home screen ኡን ልከፍት ነው ተከፈተ ቅድም እንዳልኩት home screen ኡ ላይ ብዙ አሉት ታች ያሉት ሶስት button ኦች አሉ back፣ home እና option። ከእነሱ አንድ step ከፍ ብሎ ደግሞ አምስት application ኦች አሉ ሁሌም የሚቀመጡ እናንተ የምትፈልጉት ነው የምታስቀምጡበት ማለት ኖኪያ ላይ left ለ left arrow አንድ key ለ right arrow አንድ application ለ up arrow አንድ application assign እንደምናደርገው አይነት ነው ይሄም እና አሁን እኔ ከግራ ሆን አለ Messenger አለ ከዛ Messenger ምንድን ነው ጉግል ለ messaging የሰራው application ነው። ቅድም መግቢያ ላይ ላብራራ እንደሞከርኩት ከጉግል የተሰሩ application ኦች ለ accessibility በጣም አሪፍ ናቸው። ስለዚህ በተቻለ አቅም ሌሎቹ ከሰሯቸው ይልቅ የጉግልን መርጣችሁ ብትጠቀሙ ይመከራል። ለ accessibility አላማ እንግዲህ ሌላ functionality፣ ሌላ አገልግሎት፣ የተሻለ ነገር አግኝታችሁበት ሌላ ልትጠቀሙ ትችላላችሁ። ግን እኔ እስካሁን ባየሁት ሁለት ሳምንቴ ነው ገና ቀፎኝ ካስኳት፣ ግን እስካሁን ባየሁት ነው ሶስት ሳምንቴ ነው። እስካሁን ባየሁት ግን የጉግሎቹ በጣም ጥራትም ቅልጥፍናም ተደራሽ accessible ም ናቸው። ስለዚህ Messenger messaging application ነው ማለት ነው። ፎን፣ መሴንጀር አፕስ አፕስ ማለት ሜኑ ማለት ነው በኖኪያ Chrome people people ደግሞ contacts ማለት ነው በኖኪያ እንግዲህ አሁን እንዴት እየዳሰስኩ ነው አሁን እየነገረኝ ያለው እንግዲህ ለመደወል phone እንገባለን ማለት ነው። phone ን ዳር ላይ በግራ ዳር ነው ያለሁት እሱን ነክቸው ከዛ ለመክፈት ሁለቴ ነው ምንነካው አሁን ሾዊንግ አይቶምስ ዋን ኦፍ ኤት ቱ ኤቲ ናይን የሚለው ልክ ኖኪያ log የሚለው application ላይ ብትገቡ የሚያመጣውንና log ገብታችሁ ደግሞ all በቀኝ ይሄ ራይት አሮስ ታርጉ የሚያመጣቸው የሉም ከላይ እስከታች የሚዘረዝራቸው ስፒዎች ያንን ነው እኔ አሁን ግን ቀጥታ ቁጥር ፈልግ ልነካ ነው ዜሮን ነካው አጻጻፉ እንዴት ነው የሚሆነው ልክ ጣታችሁ ላይ ታስቀምጡና ቁጥሩን ትፈልጋላችሁ አሁን እየፈለግኩ ነው አዎ አምስት ልጓ ስደርሱ ጣታችሁ ብድግ ታደርጋላችሁ። ስታነሱት ምን ይፈጠራል? ቁጥሩን ይጽፈዋል ማለት ነው። አሁን ዘጠኝ ጣት ላነሳ ነው። ከዛ ሰባት ላይ እንዲደውል ስለሆነ ነው። ሰባት ሁለት ሶስት ሰባት ሁለት ሶስት ማን ነበር የጻፉት? አሁን በ up ትፈልግ okay ሞልቶልኛል። ምን ታረጋላችሁ? up አፕ ስትፈልጉ ከዚህ በፊት ደውላችሁት የነበረ ቁጥር ከሆነ up up ማለት ሳይሆን እንዲህ ጣታችሁን ያንሸራታችሁ ስትፈልጉ ከዚህ በፊት የደወላችሁት ከሆነ ይነግራችኋል፣ ያመጣላችኋል። ያንን መንካት ነው። ነገር ግን ጨርሳችሁ ለመጻፍ ሶስት ብዬ ነበር። የኔ ስልክ 33 81 52 ስለሆነ ሶስት ልደግማት። ከዛ ስምንትን ስምንት ስምንት ከዛ አንድ ከዛ አምስት ከዛ ሁለት ከዛ ታች እኔ ባለ ሁለት SIM card ስለሆኑ ስም okay ብለ ምርጫ አለው SIM one ላይ እደውላለሁ። አሁን እዚህ ጋር ሲደወል ሊጠራ ሲል okay ያው መሞከር በስልክ እዚሁ አጠገብ ስላለ ነው የሚጮኸው አሁን አዲስ ፍቅር አድርገው ነው ምን ምን እንዳለው ለማሳየት ነው ዳልፓድ ሆልድ ኦዲዮ ማለት speaker ነው mute እነዚህ ምርጫዎች አሉት ስለዚህ አሁን button የሚለውን end የትን ያለችው ታች መጨረሻው ጋር ያለችው እሷን በትን ስንነካት ይደውላል። ነካዋት ይዘጋል። ሶሪ ይዘጋል። አሁን እዚህ ላይ መግለጽ ያለብኝ ነገር መግለጽ ያለብኝ ነገር ልክ ስልክ ደውላችሁ ጆሯችሁ ላይ ስታደርጉት ቶክ ባኩ መናገር ያቆማል። ምክንያቱም እናንተን እንዳይረብሻችሁ ሰዎችን የምታናግሩትን ሰው መስማት እንድትችሉ ነው። ጆሯችሁ ላይ ማድረጋችሁን በምን ያውቃል? እዚህ speaker ኡ አካባቢ proximity sensor የሚባል የሆነ ነገር ወደሱ መጠጋቱን የሚመረምር መሳሪያ ስላላቸው አሁን የታች ስክሪኖች በሙሉ ያ ነገር ተገጥሞላቸዋል። ስለዚህ ታች ለእኛም ብቻ ሳይሆን ደግሞ touch screen ለሚጠቀሙ ሰዎችም ታች በፊታቸው ወይ በእጃቸው በመንካት ሳያውቁ ስልክ እንዳይዘጉ ወይ ለሌላ ሰው እንዳይደውሉ ለመከላከል ላይ የተገጠመ ቴክኒክ ነው እና ያ ቶክባክም ጸጥ ያደርገዋል። ስለዚህ TalkBack ን በ TalkBack ከፍቶ መልሶ ስልክ ለመዝጋት እንዲቻል ከጆሮችሁ ራቅ አድርጋችሁ ነው መነካካት ያለባችሁ። በእኔ ስልክ ላይ end ያለችው ኢንዲኮል ነው ማለት ነው የቀፎ መሀል ላይ ሆና ግን ታች አካባቢ ናት end አይላትም button ነው የሚላት እሷን double click ሳረግ ነው ይዘጋልኝ ቅድም እንግዲህ ለቀጣዩ ሳምንት ግልጽ ካልሆነ ትጠይቁኛላችሁ የተሻለ ቴክኒክ ያላችሁ ደግሞ ትነግሩናላችሁ አሁን ስልክ እንደዚህ ከደወልኩ ለማንሳት ስልኩ ልክ ሲጠራ ይህም ከቀፎ ቀፎ ይላያል ከዚህ በፊት የነበረ ስልክ ስትዳስሱ answer button ምትል ስለምታገኙ እሷ መንካት ትችላላችሁ። አሁን ያስኩ ስልክ ግን በሁለት ጣታችሁ ወደ ቀኝ ሸርታት ማድረግ ነው። ለማንሳት ለመዝጋት በሁለት ጣታችሁ ወደ ግራ ሸርታት፣ በ message ለመዝጋት ደግሞ ማለት ሜሴጅ ዊል ኮል ዩ ሌተር አይነት ወደ ላይ በሁለት ጣታችሁ ሸርታት ታደርጋላችሁ። ቀፎው TalkBack ባይኖረው ነው ግን ይሄ ሁለት ጣት ሁለት ጣት በአንድ ጣት ነው የሚደረገው ማለት ነው። TalkBack ን ለማለፍ ነው ሁለት ጣት የምናደርገው። እንደዛ ነው ስልክ የሚዘጋው እና የሚነሳው። አሁን message ወደ መጻፉ እንግባ። እንግዲህ መሰንጀር ከገባ በኋላ start new conversation የሚል ፈልጋለሁ። እሷን ሳገኝ double አረጋትና አሁን እሱ ምን ያመጣልናል? በተደጋጋሚ የተላላክናቸውን ሰዎች frequent contacts ብሎ እኛ ጋር ምን እንፈልጋለን? to የሚለው አለ። ከሱ ቀጥሎ between entering text and number የሚል ምርጫ ያመጣልናል። ሰዎቹን በስማቸው ከፈለግን text እንዳለ እንተዋለን። በቁጥር ለመጻፍ ከፈለግን ግን እችን እንነካታለን። keyboard ኡ መጣ፣ የስልክ ቁጥር መጻፊያ ማለት ነው። አሁን 81 81 ብዬ ጻፍኩኝ። ከዛ ላይ አካባቢ በጣት ስነካ send to 81 81 የሚላገኘው እሱን ነካሁት። አሁን አሁን ደግሞ message መጻፊያውን ልፈልግ። አሁን right ባለፈው ሳምንት እንደሳየሁት right right እያደረኩ ነው የፈለግኩ ያለሁት message መጻፊያ ጋር ደረስኩ። አሁን ጻፍኩኝ። አሁን M እሺ እየጻፍኩ ያለሁት እንዴት ነው? ጣቴን ኪቦርድ ላይ ታች አስቀምጬ እያንሸራተጥኩ ነው። እና እንዴት ነው አቀማመጡ? ልክ እንደ ኮምፒውተር keyboard ነው። Q W E R T Y በሚል ከግራ ወደ ቀኝ የተዘረዘረው ኤ ኤስ ዲ ያለ ማለት ነው። ስለዚህ አሁን እኔ ያንሸራተትኩ ነው። አልጻፈም። ዝም ብሎ እየነገረኝ ነው እስካሁን። M ጋር ደረስኩ። ስለዚህ M ላይ ስደርስ ለቀቋት። M ተጻፈች። ድምፁ ቀጠን አድርጎ ይነግረናል። አሁን ኤች ጻፍኩኝ። የፈለግኩት G መጻፍ ነው። delete በቀኝ ዳር ላይ ነው ያላችሁ ልክ F5 ላይ ያለው አካባቢ ማለት ነው። እሺ G O O V እዛ space እናደርጋለን። space ልክ እንደ ኮምፒውተር keyboard ኡ ነው ያለው። እዛው አካባቢ ታገኙታላችሁ። H E በቃ help አሁን send message የሚለውን እነካለሁ። እንግዲህ እዚህ ነው message የሚላከው እንደዚህ ነው። እዚህ ላይ ምናልባት መግለጽ የሚኖርብኝ keyboard ለመጻፍ በተለይ Samsung ኦች ከሆናችሁ ያላችሁ ቀፉ Samsung ከሆነ keyboard cover የሚባል አለ። ላይ physical keyboard ያለው ይሄ ስለተላከ ባክብዬ እየወጣሁ ነው። ደግማችሁ እንድትጽፉ ነው እዛው የሚጠብቀን እና ያንን ባለ keyboard ኡን ከገዛ physical keyboard ኡን ከገዛችሁ በእሱ ትጽፋላችሁ ማለት ነው። አሁን message ኡ የሰማችሁ ድምጽ ሜሴጅ መልሱ መጥቶልኝ ነው። Message from 8181. አያችሁ ገለባብጭ ነው። help space MGOV መጻፍ ነበረብኝ ሳስተካክል ብሎ መልሶ ጻፈልኝ 81 81 ለማንኛውም ጽፌ ተመልሶልኛል ነው ሀሳቡ። ይህን መልእክቱ መምጣቱን ያወቅኩት ምንድን ነው ድምጽ ሰማሁ። ከዛ up up ጣቴን ያንሸራተትኩ እና እንደዚህ time now የሚለው አሁን ነው የተላከው ለማለት ነው። እና እንደዚህ ታደርጋላችሁ። keyboard ቅርታ keyboard ኡ ጋር ስመለስ ያንን physical keyboard በመጠቀም ልጽፉበት ትችላላችሁ። እኔ ለ Huawei አብሮ የሚመጣ የለም፣ ግን የገዛሁት Bluetooth keyboard ነበረች። Alt key ስለሚጎላት talk ሱን ማዘዝ ቶክባኩ ማዘዝ ስላልቻልኩ አልተገለገልኩባትም። ለጊዜው ኪሳራ አጋጥሞኛል። ከ Alt ኧ በስተቀር ግን ፊደልም ይጽፋል። ቁጥሮ ለመጻፊያነት ያገለግላል። navigate ለማድረግ ግን አንዴ keyboard ኡን ማንሳት፣ አንዴ ሞባይሉን ማንሳት ስለሰለቸኝ ነው። ለማንኛውም ስ ያላችሁን ልምድና ያላችሁን ጥያቄዎች ላኩ ስለ በአንድሮይድ አጠቃቀም በአጭሩ ግን ስልክ መደወልና መልእክት መላክ ይህን ይመስላል። አድማጮቻችን አሁን ላሳያችሁ የምፈልገው የ JAWS seventeen አጫጫን እንዴት መጫን እንዳለብን ለማሳየት ሞክራለሁ። JAWS ያለበትን ቦታ ጋር ያስቀመጥንበት ቦታ ወይ በ flash የሆነ ወይ desktop locally የሆነ ቦታ ካስቀመጥንበት ቦታ እንገባና እኔ desktop ላይ አስቀምጨዋለሁ enter እንለዋለን። እዚህ ጋር ሶስት item ኦች አሉ። J seventeen የሚለው ዋና ሴታፕ ነው። ጄኤፍ ደብሊው የሚለው ደግሞ crack ነች። ማይ ሰርቲፊኬትም የሚላለ አሁን እንዴት ሶስትም መጫን እንዳለብን ለማየት እንሞክራለን። J seventeen W የሚለው enter እንለዋለን። enter እንለውና ከዛ It is recommended that you first extract all files. Extract all button Alt plus X. Internal extract compressed zip folders. Files will be extracted to this folder. Edit Alt plus F. Selected C. Users cassava space. Selection removed. Blank. Space. Browse. Button Alt. Show extracted. Extract button. Com. Cancel button. X. Files will be extracted. Browse. But show extract. Extract button. Com. Cancel button. Exit. the width. 17 jaws. 17 point. Type J. 17 point. FSOCR. J17, JFW, J7 compressed zip folder. style. This application may depend on other compressed files in this folder. For the application, extract compressed zip. Unavailable cats. Copying for item. 292 MB dialog. Copying four items 292. 17 JAWS 17.0.1010 date modified edit 9 slash 8 slash 2 Type date modified edit 9 slash 8 Type date modified Date what is update what is date J seventeen point zero point one zero FSOC off J seventeen point Door setup package uh, job access door setup package. Oh, press enter to begin the installation. Press escape to cancel the installation. ብዙ ጊዜ አይናማ ወይንም ደግሞ ሰውን ከምንፈልግ ኤንቪዲ እናስነሳና በኤንቪዲ መጓዝ እንቻላለን እና በኤንቪዲ ነው እኔ አሁን እየተጓዝኩ ያለሁት። አሁን ኢንተር እለዋለሁ። ሴታፑ እየሄደ ነው። ጄ 17 የሚለው ኢፌት እያለ ነው። ኦልሬዲ ምንም አይነት የሰው ገዛ ያስፈልገንም ኤንቪዲያ ራሱ ስለሚያነብልን አሁን እንደዚህ እያለ እስኪጨርስ ድረስ መጠበቅ ነው። JAWS configure እያደረገ ነው። ፕሪሴት እያለ ጨርስ ድረስ እንጠብቀዋለን። ኦኬ አሁን reboot እንድናደርገው እየጠየቀ ነው። በጣም ለረዝም ሰዓታት ነው እኔ pause አድርጌ ስለጠበኩት እንጂ በጣም ለረዝም ሰዓታት ደቂቃዎች ቆየው። አሁን reboot reboot እንዳደርገው እያዘዘኝ ነው። reboot እና እስኪመለስ ድረስ እንጠብቀዋለን። እሺ አሁን በርተዋል። አሁንም ያው reboot ነው ጠፍቶ በርቷል። እንደቀጠለ ነው። configure እያደረገ ነው። እሺ አሁን ያው already configure አድርጎ ጨርሷል። ያው ለመቀጠል ኢንተር ነው license agreement state check ና ከዛ enter እንለዋለን። እዚህ ጋር ሁለት አይነት typical ና ከስተኛ እኛ custom typical የሚለውን click እናደርገዋለን። እንደዚህ ሲለን አሁንም በድጋሚ Enter በማለት እንዲቀጥል እናደርጋለን። ይህኛውን setup ማለት ነው ልክ ከዚህ በፊት ስንጭነው እንደነበረ እንደ ኢለቨን ትዌልፍ ሰርቲ ምናምን አይነት JAWS ልክ እንደዛ ነው። ምንም አይነት ልዩነት የለውም። ግን በቃ ጃውስ ሰቨንቴ ብዙ ኮምፒውተሮች ላይ ጭኛለሁ። ካየሁት በጣም ጊዜ ይፈጃል፣ ትግስትን ያስጨርሳል። ከዛ የዘለለ አዲስ ነገር የለውም። አሁን ያው የተጫነ ነው። ኦኬ እዚህ ጋር ፊኒሽ በሌለና ፊኒሽ እንለዋለን። ኦልሬዲ ይሄኛውን ጄ 17 ጃውስ 17 ሴታፑን ጭነን ጨርሰናል። አሁን ወደ ሌላ step እንጓዛለን። ሁለተኛው ደግሞ በማስቀጠል በማስቀጠል ሁለተኛው እዚህ ጋር my certificate የምትላለች እሷን እንዴት እንደምንጭናት እናያለን። Enter እንላታለን። እዚህ ጋር ባይናማ ነው ብዙ ጊዜ የምትሰራልን እና። አንዳንድ ቦታ ላይ ሳያት በ mouse ነው ባይናማ የምንጠቀማ installation የምትላለች ግን Alt four ስንል አትመጣለች። እስኪ እንያት። ከዛ አልትፎር ስንል for system areas where certificates are kept. Certificate store windows can automatically select a certificate store or you can specify a location for the certificate. Certificate store certificate.ch tab control. Preview level 0 certificates expanded not selected one of one. ኢንስታሌሽን የምትለው አልት ፎር ስናደርጋት ትመጣልንና ከዛ Enter እንላታለን። ከዛ ሁለት dialog box ኦች ይመጣሉ። እንደዚህ ባለን ሰዓት አት ፎር እንለዋለን። next button ሲለን OK Enter እንለዋለን። ከዛ ሁለተኛ ምርጫ ይመጣል። አውቶማቲክ ነው place ምናምን ነገር የሚለውን እኛ አውቶማቲክ እንደምንፈልገው Enter እንለዋለን። ከዛ Enter ካልን በኋላ tab እንጨምር ባስ finish button የሚለን correct ወይም incorrect ማለቱን በዚህ እናረጋግጣለን። Enter በማለት OK successful አለ ጨርሰናል ማለት ነው። አሁን ወደ ሶስተኛው ክራሱን ኮፒ ማድረግ ነው የምንሄደው። ሁለተኛውን ጨርሰናል። ማይሰር በዚህ አይነት መንገድ ይጫናል። እዚህኛው ደግሞ የመጨረሻ JFW የምትለውን እንዲህ በማድረግ ኮፒ እናደርገዋለን። control C copy በማድረግ ልክ ሁልጊዜ እንደተለመደው ኮምፒውተር ላይ local C local C program file ውስጥ program file ላይ እንገባና Enter በማድረግ Freedom Scientific Freedom Scientific በመጫን JAWS የሚለው ውስጥ ላይ እንገባለን። ከዛ 17 የሚል እናገኝ 17 የሚለውን እንዳገኘን Enter እናደርግ ከዛ paste እንለዋለን እዚህ ውስጥ። እንደዚህ ስል tab በመንካት copy replacement እንለዋለን። በቃ ይህንን ኮፒ በዚህ አይነት መንገድ እንጨርሳለን። ከዛ ከዚህ በመቀጠል ለበለጠ ደህንነት ማለት አንዳንድ ጊዜ JAWS ኦን እንትን ቢለን restart ብናደርገው more የተሻለ ነው። restart በማድረግ እናረጋግጣለን። አሁን ለማረጋገጥ desktop ላይ በመሄድ J ይጫናለሁ። ከዛ Enter እለዋለሁ። መስራትና ለመስራቱ በዚህም መንገድ ማረጋገጥ ይችላል። This edition. Start button to open. Press enter. Start button. Jaws startup wizard dialog. Speech settings. Speech settings. right colon 57. Left right slider 15%. ከዚህ በኋላ በትክክል ተጭኗል። tab tab በማድረግ በምንፈልገው setting ራሳችንን እንሞላዋለን። already በዚህ አይነት መንገድ JAWS ሰቨንቲን በቀላሉ መጫን እንችላለን። ከአድማጮች በዚህ ሳምንት አስተያየት ከላኩልን መካከል ሁሴን ናስር፣ ካሳሁን በዛብህ ካሳሁን እንኳን ፕሮግራማችንን የሚያዘጋጀልን እሱ ነው። ጆሲ ንጉሴ፣ ሁሴን ናስር ከአዲስ አበባ፣ ካሳሁን በዛብህ ከመቀሌ ነው። ጆሲ ንጉሴ ከስድስት ኪሎ፣ ሙክታር ከሻሸመኔ፣ ካሶ አሰፋ ከመቀሌ አስተያየቶች ልከውልናል። ሁላችሁንም እናመሰግናለን። ምን ምን ጥያቄዎች ደርሰውን ጠይቀውናል። ካሳሁን በዛብህ Android ላይ eSpeak ና ኤቲአይ ሎኩንስ እንዴት እንደሚሰሩ ንገረኝ የሚል ጥያቄ አቅርቧል። ከዚህ በፊት የጠቀስኩት ይመስለኛል፣ ግን በአጭሩ ለመድገም ልክ Google Play Store እንደሚባለው ሁሉ Aptoide የሚባል ሌላ application አለ። እሱን download አድርገህ በመጫን እዛ ላይ ኢስፒክን ስፒክ ኤሊኮንስንም ኤሊኮንስ ብለ በየተራ search አድርገህ ሲያመጣልህ install በማድረግ ነው። ሌላ ረጅም procedure ወይ crack ማድረግ ምናምን የለውም። ስለዚህ ግልግል ነው፣ አጭር ነው ነው ጆሲ ደግሞ 61 20 በባለፈው ፕሮግራም WhatsApp ስለማይሰራ እኔም በስላኩልኝ ብልሃል ግን እኮ ይሰራል ብሎኛል። እውነት እንደዛ ከሆነ ተሳስቻለሁ፣ ታረማለሁ። እኔም ሰው 61 20 ያለው ሰው አልሰራ ብሎኛል ስላለኝ ነው። ስለዚህ ለጓደኛ ይሄን ይሄንን እነግራለሁ። 61 20 ላላችሁ WhatsApp ሞክሩ፣ ጆሲ ንጉሴ እንደሚሰራ ነግሮናል። ሌላው WhatsApp ላይ እንዴት ነው መልእክቶችን ማንበብ የሚቻለው የሚል ጥያቄ ነው የጠየቀነ ጆሲ እንግዲህ WhatsApp የኔ E five ናት እቺ Talks ዋ በየሰባት ቀኑ መታደሰት ያለባት E5 ናት እና አሁን ታነባለች እንደው በደፈናው በዝርዝር ነገር ግን እንዲሁ በቀጥታ የሚደረግበትን መንገድ እኔ አላውቅም ምናልባት ልጠቁመ የምችለው Mobile Speak ን ብትጠቀም Mobile Speak እንደ Talks እዛው ስላልቀረ update ስለተደረገ አሁን version አምስት ነጥብ ስምንት ሁለት ነው። ከዛ ወዲህም ተሻሽሏል ብለውኛል ልበል። እኔ ማቀው version አምስት ነጥብ ሰማኒያ ሁለት ላይ ደርሷል። እሱ WhatsApp ን በደንብ ያነብልሃል። እዚህ ለ WhatsApp ለ WhatsApp ሲሆን እሱ እንድትከፍተው Mobile Speak ን ብትጭን ጥሩ ይመስለኛል። እኔ ተዘዋዋሪ መንገድ አውቃለሁ ለሌሎችም እንደሆነ ጠቁም ብሎኛል። እሱ ነው chat history የሚለው ተገቡና ኤክስፖርት ታረጉትና መሞሪ ካርዳችሁ ላይ WhatsApp logs እንደሚለው ሁሉ WhatsApp exports የሚል ይኖራል። እዛ ውስጥ ገብታችሁ የተላከላችሁን ሰአቱን ቀኑን፣ ማን እንደሆነ ምን እንደጻፈ ይዘረዝራል። ያንንም ስትከፍቱት ቁልቁል ዝም ብሎ ያነብላችኋል። እሱን ደግሞ option ነክታችሁ save to notes ብትሉ ኖትሱ save ያደረጉላችኋል ኖትሱ ውስጥ ገብታችሁ ደግሞ መስመር በመስመር ማንበብ ትችላላችሁ ብሏል። ምናልባት ከዚህ በታች የማነሳው ሙክታር ከሻሸመኔ ስለ DEdit የሚባል application በአስተያየቱ ልኮልኛል። ይሄ DEdit የሚባል application text ማንበቢያ ነው። ዶሲ ለጠቀስከው ነገር በጣም ይጠቅመሃል። በ DEdit ከከፈትከው ኤዲት ከጫን ከ file manager ቀጥታ እሱ ስለሚከፍተው እንደ ኖትስ ላይ save ማድረግ አያስፈልገውም። setting ኡን ካስተካከልከው ደግሞ ቅድም ካቆምክበት መቀጠል ስለምትችል ዘግተ ስትመለስ እንደገና ከላይ ጀምረ down down ሀምሳ ጊዜ ማድረግ አያስፈልግህም። አምስት መቶ መስመር ቢኖርበት ሁለት መቶ ኛው መስመር ላይ ቀጥታ ይወስድሃል። በፋይንድ በጎቱ go to የሚል ምርጫ አለው። ስለዚህ ሁለት መቶ ኛው መስመር ላይ ደግሞ ጎቱ ብልኸው በአንድ የሚሄዱ ያስችልሃል። ዚዲ ኤዲት እንድትጠቀም መክራለው ለሌሎቻችሁ ሀሳብ እንደዚህ በኤክስፖርት ማንበብ እንደሚቻል ለማታውቁ ጆስ እየጠቆመን በጣም አሪፍ መንገድ ነው። ሌላኛው ካሱ አሰፋ shrink disk ማለት ምን ማለት ነው ለምንድን ነው የሚጠቅመን ብሎኛል እንግዲህ shrink ቃሉ እንግሊዝኛ ቃሉ ማሳነስ ማለት ነው እንግዲህ ዲስኩን ለማሳነስ ነው ሰላሳ GB ከነበራችሁ ወደ አስር GB ለመቀነስ ና ሀያ GB ደግሞ ሌላ ዲስክ ድሮካሊስቲክ ዲ የሚባል ለመፍጠር ነው የሚጠቅመው። ሌላ የቀረበልኝ ጥያቄ ሙክታር በራሱ ጊዜ ፕሮግራም መሆን የሚችል በጣም ረጅም አስተያየት ነው የላከው። እስከዛሬ ያጠራቀመውን ነው የሚመስለው። ለማንኛውም በጣም አመሰግናለሁ። እስቲ ወደፊት በፕሮግራም የተካተቱ መመልሳቸው ይኖራሉ፣ ግን ከዛሬው በአንዱ አንዳንድ ነገሮች ላይ የመለስኩት አለ። ይኸውም እንዴት ነው በአንዱ ላይ መጻፍ የሚቻለው የሚል ነው። ለማሳየት ሞክሬ ያለው እስቲ ግልጽ ካልሆነ ደግሞ አስተያየት እንትልክልኛለህ። ሌላው ማንበብ ያለ ወይ እንደ DEdit ያለ Android ላይ ያለ አለ ወይ ብለኸኛል። እስካሁን አላገኘሁም። ቢያንስ እንደ DEdit በጣም እንደፈለክ የምታደርገው ነገር ግን በተወሰነ መልኩ የሚያደርጉ AlReader L R A D አር እና PDF ማን ነው FBReader favorite book reader ማለት ነው። FBReader የሚባሉ አሉ። AlReader L ላይ ያልኩት እሱ የራሱ reader አለ ማለት የምትነኳት በትናለች ያችን ስነኳት ቀጥታ ማንበብ ይጀምራል። ሁለተኛ reader ያልኩት FB ግን TTS plus plugin የሚባል ሊጨመርለት ያስፈልገዋል ድምጽ አስወጥቶ ማንበብ እንዲችል ለማንኛውም ሁለቱን በደንብ የሚያረኩኝ አልሆኑም እስ የተሻለ አማራጭ ሳገኝ የምገልጸው ይሆናል ሌላ Nimbuzz እየሰራልኝ አይደለም account ለመፍጠር ስሞክር ብሎኛል ጆሲ እንግዲህ ለምንም ቢ እንዳለ ግራ ገብቶኛል ለእኔ በትክክል እየሰራ ነው በ61 ላይ ይሰራል እንዴት አድርጌ ምን አይነት አማራጭ እንደምሰጥ አላውቅም። ሙክታር የፖድካስቱ አፕዴት እያደረገልኝ አይደለም፣ የሌላ ሰው ፖድካስት ግን ይሆኑልኛል፣ ያንተ ግን እምቢ ያለኝ ነው የሚለኝ። እኔ E5 ላይ በትክክል እያደረገልኝ ነው። ልክ ቴክኖሎጂ ፎር ኩዚሻን የሚለውን ስታገኝ option ነክተህ down ስታደርግ update የምትላለች። ከዚህ በፊት update አድርገው የማታውቀው ከሆነ መጀመሪያ ነው የምትሆነው update። ከዚህ በፊት update አድርገው የምታውቀው ከሆነ ግን open ናት መጀመሪያ የምትሆነው። ስለዚህ down አድርገህ update ታደርገዋለህ እና እንደዚህ አድርገህ ሞክረውና እስቲ ከሰራልህ ትጠቁመኛለህ። ሁሴን ናስር ከስድስት ኪሎ የ size ኡ በጣም ትልቆ ብር እየበላብን ነው ብሏል። እንግዲህ በእኔ በተጫለኛ አቅም size ኡን ዝቅ ለማድረግ እየሞከርኩ ነው። ወደ ሰባት MB ስድስት MB ወደ ሶስት ብር ሶስት ብር ከሀምሳ ማለት ነው። ነገር ግን ከሱ ይልቅ በዋይፋይ ያለበት ቦታ ሄዳችሁ download ብታደርጉ ወይም ደግሞ ጨክኖ አንድ download ያደርገ ጓደኛ ቢኖራችሁ በብልቱዝ ብንላላከው ሂሳብ መቆጠብ ያስችላል። ስለዚህ ወይ በ team ሁነን በየተራ download ብናደርግ የዚህ ሳምንት አንድ ሰው የቀጣይ ሳምንት አንድ ሰው ሆኖ እንደዚህ አይነት አማራጭ ብንወስድ ይቻላል ሳንቲሙን ለመቆጠብ እኔም ግን ደግሞ ሌላ ሳንቲም መቆጠቢያ መንገድ ካገኘው ወደፊት ተገብርበት ምክንያት የለም ብትጠቁሙኝ ያንን አደርጋለሁ። እነዚህ እነዚህ ናቸው በሳምንት የደረሱኝ አስተያየቶች። በፌስቡክ ላይ like ያደረጉ ብዙ ሰዎች አሉ። በጣም ሁሉንም በጣም አመሰግናለሁ። እንደ ካሳሁን በዛብህ ፕሮግራሞችን ቀርጾ በመላክ ቀጥሉ። ሙክታር ወደፊት ልካለሁ ብሏል። በጣም በጉጉ ተጠብቃለሁ ለአድማጮችም በጣም ጠቃሚ እንደሚሆን እርግጠኛ ነኝ። የሚናቅ እውቀት የለም ለእኔ የሚጠቅም ባይመስለኝ ለሌላው ይጠቅመዋል፣ ለሌላው ባይጠቅሙ ደግሞ ለእኔ ይጠቅመኛል፣ እኔ ማላቀው ይሆናል። ይሄ የ expert ወይም <laughs> የባለሙያው ስራ አይደለም። እኔ ባለሙያ ስለሆንኩ አይደለም ይሄን አቀርበው interest ኡ ፍላጎቱ ስላለኝ ሰዎችን የማውቀውን ነገር ለማሳወቅ እንጂ የዚህ በጣም ከማቀርባቸው ፕሮግራሞች ላይ በጣም ብዙ ስህተቶች እንዳሉ ይገባኛል። ልክ ያልሆንኳቸው ያሳሳትኳችሁ ምናምን ነገር ግን ገላ ገና አሳስታለሁ ብዬ ፈርቼ ከምተው የማውቀውን ትንሽ እንኳን ሁለት የተሳስቻ አንድ ከሆነ ስህተቱን በስህተቱም ትማሩበታላችሁ በእውቀቱም ትማሩበታላችሁ በሚል እሳቤ ነው ለማንኛውም ሁሉም እናመሰግናለን። አስተያየት መላኪያዎቹን እገልጻለሁ። በድምጽ ደውላችሁ መልእክት መተው ለምትፈልጉ 0972338152 በ WhatsApp መላክ ለምትፈልጉ 0914545799 WhatsApp በ6120 ይሰራል ስለተባለ እኔም በዛም ትቸዋለሁ። ስለዚህ በ WhatsApp መላክ ትችላላችሁ። የኢሜይል ፕሮግራሞቻችን እንዲደርሷችሁ ለምትፈልጉ ክዝሽ plus subscribe at googlegroups dot com ብላችሁ subscribe አድርጉ። already subscribe ላደረጋችሁ መልእክቶችና አስተያየቶችን ለመላክ ክዝሽ at googlegroups dot com ብላችሁ ብትልኩ ይደርሰናል። በፌስቡክ የራሳችን Facebook page አለ። Facebook dot com slash ክዝሽ ነው። እዛ ላይ like በማድረግ ፕሮግራሞች ሲደርሷችሁ ፕሮግራሞቹ ሲለቀቁ እንዲደርሷችሁ አድርጉ። like ካረጋችሁ በኋላ በዌብ ፔጁ ገብታችሁ በኮምፒውተር web page notification ኖችን on በማድረግ notification ላይ እንዲመጣላችሁ አድርጉ። ለዚህ ሳምንት የነበሩን ፕሮግራሞች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ለሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።